سعد بن طارق الأشجعي رضي الله تعالى عنه قال قلت لأبي قلت لأبي لأباتي ያልኩት የአበቲ አባቴ ሆይ ያልኩት ይላል ሰዕድ እብኑ ጣሪቅ ነው አልአስጃዒ ሰዕድ ነው ጣሪቅን የሚጠይቀው ማለት ነው ሰዕድ هو أبو مالك سعد بن طارق ابن أشيم يبالال ابن مسعود الأشجعي الكوفي كوفاوي أشجعوي ነው ቦታው من ثقات التابعين ከታቢዕ ثقات ከሆኑ ሰዎች አንዱ ነው 140 አካባቢ ነበር ማለት ነው ታቢዕዩን ቀሊሉል ሐዲስ ታሪክ ነው። አነስ ረዲየላሁ ተዓላ አንሁ ታሪክ የጠየቀው አባቱን ማለት ነው። ታቢዕዩ ልጅ አባቱን እየጠየቀው ነው። አባቱ ሰሐቢይ ስለሆነ ከነብዩ ጋር ሰግዷል። ስለዚህ ልጅየው ሰዕድ እየጠየቀው ነው። ቁልቱ እንዳልኩት አለ ለአቢ አባቴ እንዳልኩት የአበቲ አባቴ ሆይ አልኩት እነከ አንተ አልኩት قد صليت ሰግደሃል በእርግጥ خلف رسول الله صلى الله عليه وسلم ከረሱሉ ኋላ ሰግደሃል፣ وأبي بكر ከአቡበክርም ኋላ ሰግደሃል፣ وعمر ከዑመርም ኋላ ሰግደሃል፣ وعثمان ከዑስማንም وعلي ከዓልይም ከኹለፋኡ ራሽዲን በኋላም ሰግደሃል። أفكانوا يقنتون في الفجر ሱብሂ ላይ ለመሆኑ ቁኑት ያደርጉ ነበር ብዬ ጠየቅኩት። قال አባቴ እንዲህ አለኝ፣ أي بني ልጄ ሆይ محدث አዲስ የመጣ ነው አለኝ። ይሄማ ሱብሂ ላይ የሚደረገው ቁኑት አዲስ የመጣ ነው ልጄ አለኝ። ረዋሁል ኸምሰቱ ኢላ አባ ዳውድ አምስቱን ዘግቦታል አቡ ዳውድ ሲቀር ይሄንኛው በዛንኛው ሐዲስ ራሱ አህመድ ላይ ባለው ያን ሐዲስ ነው ሁለት የተማጣጥ ስለዚህ እንኳን በጣም ይኩን ሳብ ይቀራል አመር ሆነ ነው በጣም ሱሪህ ላይ ይቀጥላል የሚለው ራጂ ሆነ ወይንም ደግሞ ሶሒህ ሆነ ሙስተነድ ሆነ እንትን ሐዲስ የለም የተመሳሳይ ነው ያለው ሙህደስ ነው ልጅ በጣም ሙህደስ ነው አዲስ የመጣ ነው ثلاثين واحدة اسمه من الإحداث أي بدعة مخترعة لم يكن في زمنهم بل نزل بارات في زمنهم يا الله كان بيجي زمن عن نبرم بعض بكر بعض عمر بعض عثمان بعض علي كان المسلم لا تجر لا يكون في مياه الجلة يمكن أن النبي عليه الصلاة والسلام ليس من أمريكا شيء بلو ورسول الله شاد القوي نبرم دعوة كل كل دعاء كل كل وان النزاع رات قوته وسلاي شاد القوي نبرم المرجمان بقى تتوتال تتسرق تتوتال بقى ቀርቷል። ስለዚህ ላይቁኑቱ ከሚለው ደግሞ የምናገኘው ምንድነው? ነብዩ ለሰዎች ዱዓ ሲያደርጉ ወይ በሰዎች ላይ ዱዓ ሲያደርጉ እንጂ ቁኑት አይጠቀሙ ነበር። ያ ከሆነ ደግሞ ፈጅር ብለህ የምትለይበት የለም፣ ወይ ኢሻ ብለህ የምንለይበት የለም፣ ወይ መግሪብ የምንለው ነገር የለም። ስለዚህ በምን ይሆናል ማለት ነው? አላ ኩሊ ወቅት ነው የሚሆነው። ለምን ነብዩ ሸህረን ያደረጉት አንድ ወር አንድ ወር አድርገዋል። አንድ ወር ሱብሂ ሱብሂ የሚል የለም፣ አንድ ወር መግሪብ መግሪብ የሚል የለም። አንድ ወር ከተባለ አምስት ወቅት ሶላት ታዲያ የጥሩ ተሐደም ግልጽ ነው በጣም ምንድን ምን አይነ ወጀዱ ሀዛ ዘር የሚደረግበት የማይደረግበት ምን አይነ ወጀዱ ከየት ተገኘ? እያንዳንዱ ነገር እኮ ያስፈልጋል መረጃ። ጃር ጃር የሚደረግበት ላይ ነው። ጃር ጃር የሚል ምን ከየት መጣ? የሁሉ ዑለማ እየተሳለፈ አንድ እንደዚህ አይነት ضعيف እንኳን የለም። ወላሂ በጣም የብዙ አቅዋል ዑለማ ታያላችሁ ብትገቡ ይሄንን ክትቡት ላይ የለም ራሱ ቁኑት አለ የሚሉ ሰዎች ይችን የአነስን ሐዲስ ነው የሚያመጣው ከአማ ፊ ሱብሒ ፈለም የዘል የቁኑቱ ሐታ ፋረከት ይህን የሚያመጡት እንጂ ጀህር ጀህር ላይ ይደረጋል አምስት ወቅት ላይ አይደረግም ፈየቁሉን ፈለዚ ሰበተ ወቁኑት እና ዚላን የተረጋገጠው أحيانا بدون استمرار ግን መቀጠል የለበትም። ብዛት ሰዎችን የሆነ እንትን እንዳይማረሩ ኢስቲምራርነት መቀጠል የለበትም። የተወሰነ ያክል አንድ ሳምንት የሚሆን ቁኑት እና ይኖራል ማለት ነው። ገብታችኋል? ግልጽ ነው አይደል? ጥያቄ ካለ እንድናይ እ እህ የት እነሱ ውስጥ ማን እንትን ተረገሙት አዎ ህፃናቶች እነሱ ልጆች አሉ ህፃናት አሉ ምን እሱ መምታት ያውቅበታል ችግር የለም የአሜሪካ ሚሳኤል አይደለም የማይመርጥ የአሜሪካ ሚሳኤል ይሄ እነማን መሞት እንዳለባቸው አላህ ነው አይደል የሚሰጠው ስንናገር ችግር የለውም እነሱ መሳይ እስራኤልን እንቀጠቅጣታለን እስራኤል ስንት ህፃን አለ ምንም የማያውቅ ፍልስጤሞች እንደሚመቱ የማያውቅ አለ ህፃን ኳስ ሲጫወት የሚውል ምንም የማያውቅ ልጅ አለ እነሱን ጭምር አይደለም አላህ እነማንን መምታት እንዳለበት ያውቃል عليك بالإسرائيليين عليك عليك باليهود الغاشمين نلعنهم لعنة في كل وقت إن شاء الله ምን የጁማ في الدرس ሲደርስ ኪታቡል ጁሙአ ሲደርስ አይ አጋጣሚ ዝም ማለቱ አውላ ነው። አሚን በሉ ብለዋል። አሚን ሲባል እጅ ይነሳል ወይ ይህን ዝም ተብሎ ነው የአሚን የሚባለው? የተለያየ ዑለማ أقوال አለ። ወላኪን ኢዛ ኸጠበ ልኢማም ኢማም ኹጥባ በሚያደርግበት ሰዓት ፈአንሲቱ ፈስተሚዑ፣ አዳምጡ፣ ቀጥ ብላችሁ ዱዓውን ራሱ ዝም ብለህ አዳምጠው። ራሱ ኹጥባ ነው፣ ዱዓው አዳምጠው፣ ዝም ብለህ አንተ አሚን ብትኖር የምታገኘውን ነገር ታገኛለህ። ዝም በማለት ትእዛዝ በማክበር ማለት ነው። አሁን ፊት ነው ይሰባል ከመጨረሻው ኹጥባ እርኩዑ ላኪን ፊ እክትላፍን ከቲር አለበት የተለያየ ነገር ተማለ። ምክንያቱም ይሄ መስአለተን ፍቅህያ ስለሆነ የተለያየ ነገር ተማለ። አውላ ብለ ያሉት አለ እውነት እንደዛም አለ ከሩኩዕ በፊት እንደውም የአነስን እንትን ይሉታል የአነስን ፈአማ ፍስኩ ቢሂ ፈለም የዘል ሐታ ፈረቀ ዱንያ ሐታ ፈረቀ ዱንያ ማለት ቁኑት ማለት قبل الركوع بعد الركوع አለ። قبل الركوع ያለውን ነብዩ ቅያሙን ያስረዝሙታል ተብሎ ተተርጉሟል። እንዳይካለፍበት ተብሎ ስም ثابت አይሆንም ይችላል። ነው ራሱ ሱብሂ ላይ እንደዛ አድርገዋል ከተባለ ቁኑቱ ረዝሟል ማለት ነው። ቁኑት ማለት ደግሞ بمعنى القيام ይሆናል። بمعنى القيام ቅራአታቸው ረዝሟል ማለት ነው። ከሩኮ በፊት ዱዓ ራሱ ቁኑት ዱዓው ራሱ ቀብለ ሩኩዕ ባዕደ ሩኩዕ ማለት ነው። ባዕደ ሩኩዕ ቀብለ ሩኩዕም አለ። አነስ አድርጓል። ለምሳሌ ቀብለ ሩኩዕ ማለት ነው። ከሩኩዕ በፊት ፋቲሃን ጨርሶ ወለላሂ አላህ ስም ለሚልድ ወለሚልድ ወለሚኩለው ኩፉን አሐድ አላሁመ ህዲና ስመን ሀደይት በዛው ቀጥሎ ማለት ነው አለ ግልጽ ነው ግልጽ ነው وعن الحسن بن علي رضي الله تعالى عنهما قال أنس حسن بن علي حسن የሁሴን ወንድም ነው፣ ታላቅ ወንድም ነው። የሁሴን ታላቅ ወንድም ነው። የፋጡማ ልጅ ረሃነታ ረሱልላሂ ሰለላሁ ዐለይሂ ወሰለም የነብዩ ዐለይሂ ሰላቱ ወሰላም ምን ይባላሉ? ረይሃና ሽቱ ምንድነው? ሽዋን አሪክ ይሏቸዋል። አሪክ ታውቃላችሁ? ራይሃና ማለት የነብዩ መዓዛዎች ናቸው። ሐሰንና ሁሰይን ሐሰን ትልቁ ነው። ረሱልላህ ሰለላሁ ዐለይሂ ወሰለም ወራይሃነቲ የረሱሉ የልጃቸው ልጅ ማለት ነው። ሂብጥ ማለት የሴት ልጅ ልጅ ሲሆን ነው። በምን በአረቦች በእስራኤሎች ከሆነ ደግሞ የወንድ ልጅ ልጅ ሊሆን ይችላል። በአረብያ ሲብጥ ማለት ሲብጥ ረሱልላህ ከተባለ ሐሰንና ሁሴን የሴት ልጅ ልጆች ናቸው። ሲብጥ ረሱልላህ ሰለላሁ ዐለይሂ ወሰለም ወራይሐነ ፊ አሃዱ ሰጂዲ ሰባቢ አህል ጀና ከጀነት የወጣት አለቃዎች ውስጥ አንዱ ነው። ነብዩ አለይሂ ሰላቱ ወሰለም ሐሰንና ሁሴንን እነዚህ ሁለቱ ሰጂዳ ሸባቢ አህል ጀና የጀነት ሰዎች የጀነት ወጣቶች ዋና አለቃዎች ናቸው። እነዚህ ሁለት ልጆች اللهم إني أحبهما فأحبهما قطع درقنا ووداك سؤاله ودد لي فأحب من يحبهما النسو من يميود ودد لي بلو يعد القوام اللي عليه الصلاة والسلام حسين فحسن الناقة حسين ما أني بلت ألتبال حسن بلت ولكن الرافضة فضلت الحسين على حسن فحسن لك حسين انه نبهيك يا حسين نبهيك يا نصر الله من الله حزو الله أنت يا حسين من الله نادي كنت حسين من الله حسن نصر الله تريد يا رجل ሁሴን ጠርቷቸዋል ወደ እስራኤል ሂዱ ካላቸው ቀጥታ ይገባሉ። ቴል አቪቭ ነው የሚገቡት። ምንም አይመለሱ። ሁሴን ሁሴን ሁሴን ሁሴን ሰብሉና ሁሴን ወላኪን አለል አሳህ አነል አፍለ ሁወል ሐሰን ነው እንጂ ወለይሰ ሁሴን ለምን ለአን ነብዩ ሰለላሁ ዐለይሂ ወሰለም ይሄ ልጅ አሉ ሐሰን አንድ ቀን ከውጭ ሲመጣ ይሄ የኔ ልጅ አሉ ይሄ የኔ ልጅ አላህ ታላቅ አድርጎ መርጦታል በሱ የተነሳ ደግሞ ሁለት ተጣኢፈተን ሚነል ሙስሊሚን የተሳለሃ ደም እንዳይፋሰሱ እርቅ ይፈጠራል አሉ። በዚህ ልጅ ምክንያት ይሄ በህይወት ባል ነብዩ በህይወት ባሉበት ጊዜ ነው። ነብዩ ሞት፣ አቡበክርም ሞት፣ ዑመርም ሞት፣ ዑስማንም ሞት፣ አልይ ሲሞት የማን ነው ኸሊፋ? የልጃቸው የሐሰን ትልቅ ሐሰን ስልጣን ላይ ሊወጣ የአባቱ አልይ ሲገደሉ ያን ኢማራው ላይ እንትኑ ኸሊፋነትን ሊተካ ሲል ረብሽ ተነሳ። ምን ሙአዊያ እና አልይ መካከል ያለው group በቃ ተነሳ። አሁን መጀመሪያም ሲዋጉ ነበር የኖሩት ሐሰን እንዲህ አለ በቃ አና አተናገር እኔ ይቅርብኝ ሙስሊምና ሙስሊም መጨፋጨፉን አልፈልግም ስልጣኑን ያዝ ቀይ አልፈልግም ማለት ቶ የሚገርም የስንት ሺህ ህዝብ እንትን ደም ዳነ ማለት ነው በዚህ ምስል ነብዩ አለይሂ ሰላቱ ወሰለም የተናገሩት ነገር ተሳካ። ስለዚህ አፍጠሩ ሐሰን ወሊደ ፊ ረመዳን ሰና በሶስተኛ ዓመተ ሂጅራ ነው የተወለደው ሐሰን ወቡያ አለል ኺላፋ ለኺላፋነት ቃል ኪዳን ተገባለት ባዕደ ቀትሊ አቢ አለይ አባቱ አልይ ከተገደሉ በኋላ ላኪነሁ ነገር ግን አስለመል ኺላፋ ኺላፋን አሳልፈው ሰጠ ስልጣኑን ኢላ ሙአዊያ ሰጠው በዕድ ሰብዓቲ አሽሁርን ጅማድል ኡላ ሰና በአርባ አንደኛው ዓመተ ሂጅራ አሳልፈው ሰጠው እኔ አልፈልግም ይቅርብኝ ሙስሊም እርስ በርስ የሚጨፋጨፍ አልፈልግም ተወዋል ቃን ተጅዳ ኩራህል ተስኪድና ሱፍ የሰና በአርባ ዘጠነኛው ዓመተ ሂጅራ ነው የሞተው ወደ ሲነስ በቂዕ በቂዕ ነው መቃብሩ በቂዕ ማለት መዲናው ተሰነ ለማንኛውም ሐሰን ብኑ ዓሊ ረዲየላሁ ተዓላ አንሁማ ቃል እንዲህ አለ አለመኒ ረሱሉላህ ሰለላሁ ዐለይሂ ወሰለም አያት የነብዩ አስተምረውኛል አለ ከሊማቲን አረፍተ ነገሮችን አቁሉሁነ የምላቸውን ሲቁኑትል ውትር ውትር ላይ ቁኑት በማደርግ ሰዓት የምላች የማደርጋቸውን ዱዓዎች ነብዩ አስተምረውኛል አለ ምን አሉ اللهم اهديني فيمن هديت وعافيني فيمن عافيت وتولني فيمن توليت وبارك لي فيما أعطيت وقيني شر ما قضيت فإنك تقضي ولا يقضى عليك ኢነሁ ላየጅሉ መዋለይ ተባረክተ ረበና ወተዓለይ ወላ የዕዙ መን አደይት የሚል ዘገባ አለ ወይም በአፋ ከሲር ምን ላ የዕዙ መን አደይት ዝያዳለች ለማንኛውም ንግግሩ ነው አላሁመ ጌታዬ ሆይ አሉ እህድኒ ምራኝ ቅን አድርገኝ ፊመን ሀደይተ አንተ ከመራሃቸው ውስጥ ቀላቅለኝ ማለት ነው ፊጁምለቲ መን ሀደይት ሂዳያ ከሰጣቸው ውስጥ አድርገኝ አላህ ለእኔም ሂዳያ ስጠኝ ማለት ነው ሂዳያ በሰጣቸው በዛ በስጦታ አይሆንበት ቢመዕነት ተወኩልም አድርገውታል ይላሉ። ወላኪን ፊመን ሀደይት ቅን ካደረግካቸው ውስጥ እኔንም ጨምረኝ፣ ወአፊኒ ጠብቀኝ፣ ከመጥፎ ነገር አንተ ጠብቀኝ፣ ከወንጀልም ፊመን አፈይት አፈያ ካደረግካቸው ጥብቅ ካደረግካቸው ጋር እነሱ ጋር ጠብቀኝ፣ እኔንም ከነሱ ጠላት ነኝ። ወተወለኒ ወዳጅ ሁነኝ ተሾመኝ ይላል። ወዳጅ ኃላፊ ይሁን ጌታዬ ሆይ ወተወለኒ ተሾመኝ። ያ ማለት ወዳጅ ሁን ጠባቂ ይሁን ማለት ነው። ሲመን ተወለይት ወዳጅ እንደሆንካቸው እኔንም ወዳጅ ሁነኝ። ወባሪክ ሊ ለእኔ በረከትህን ረድኤትህን ጨምርልኝ። ፊማ አዕጠይት በሰጠኸኝ እውቀት፣ በሰጠኸኝ ዱንያ፣ በሰጠኸኝ ልጅ፣ በሰጠኸኝ አመል ሷሊህ አንተ ረድኤቱን ጨምርበት። ወባሪክ ሊ በረካ አድርግልኝ። ፊማ አዕጠይት በሰጠኸኝ መልካም ነገር። ወቂኒ ጠብቀኝ ጌታዬ ሆይ ሸረማ ቀበይት አንተ ከፈረድከውና ከወሰንከው አደጋ ነገር ማለት አላህ አደጋ ተንኮልን በተንኮልነቱ አስቦ አይደለም የሚፈጥረው። الشيطان شر ነው፣ والجن شر ነው፣ والزنا شر ነው፣ والكفر شر ነው፣ والشرك والبدعة شر ነው። ይህን ሁሉ የፈጠረው እኛ ሙጃሃድ አድርገን የጀነት ደረጃችን እንዲጨምር እንጂ በራሱ ፈልጎት አይደለም። አላህ شر ما قضيت አንተ ከወሰንከውን በእኔ ላይ ከሚመጣ አደጋ ጠብቀኝ። ፈኢነከ አንተ ጌታዬ ሆይ ተቅዲ አንተ ትፈርዳለህ እንጂ ወላ ዩቅባ አለይክ በአንተ ላይ አይፈረድብህም። ሀያል ነው ጌታችን፣ ማንም አይፈርድም በሱ ላይ። ሰዎች ይፈርዳሉ፣ ይፈረድባቸዋል። ሰው ይፈርዳል፣ ይፈረድበታል አይደል? ሰው ልጅ አለ። አላህ ግን ይፈርዳል፣ አይፈረድበትም። እነሁ ነገሩ እንዲህ ነው። ላይዝሉ አይዋረድም፣ ዝቅ አይልም፣ አይተናነስም አይከስርም። መዋለይተ አይ መንኩን ተለሁ ወልየን ወዳጅ ያደረግከው ወዳጁ የሆንከው አካል አይዋረድም፣ አይዝሉ ዝቅ አይልም፣ ደረጃው አይቀንስም፣ አይዋረድም። መዋለይተ አንተ ወዳጅ የሆንከው አካል አይዋረድም። ተባረክተ ተባረክተ ተቀደስክ አይተዓዘምተ ረበና ጌታችን ሆይ ወተዓለይተ ልዕለ ኃያልን ሆንክ ነህም ደግሞ ተባረክተ ተቀደስክ አንተ ጋር ከማሄድ ከጉድለት ጠራህ ማለት ነው ተባረክ ወተዓለይተ የበላይም ሆንክ ጌታችን ሆይ رواه الخمسة أمس زجبوتال إهنا استمروتال لحاسن بن عالم رواه الخمسة وزاد الطبراني والبيهقي طبرانينا بيهقي ጨምረዋል ولا يعز ልቅና አያገኝም من عاديت አንተ የዞርክበት አንተ ጥላት ያደረግከው አካል ማለት ነው አደይት አንተ ጥላት ያደረግከውና አንተ ዙርክበት ወላ ያዕዝ ምን አያገኝም ማለት ነው። ልቅና ክብር አያገኝም። እንደተዋረደ ነው የሚኖረው። ምን አደይታ አንተ ጥላት አድርገህ ያ ዛድ النسائيም ይወጅህን አፈር في መጨረሻ ላይ ይህን ጨምረዋል። ወሰለላሁ ዐለ ነብይ ሶላት ዐለ ነብይ ማውረድ ከዛ ወደ ሱጁድ ሱኩኑ ትደረጋለች ይፈል ከሊማትን አቁሉሁነ ሱኩኑ አረፍተ ነገሮች አስተማሩኝ እቁሉት ላይ የመለው ሲል የሆነ የሚያስይዘው ነገር አለ፣ ሌላም አለ ማለት ነው። ሌላም አለ አማራጭ ይህንን ነገሮች ነው። ስለዚህ ቁኑት ላይ የተለያየ ነገር ይጨመራል። ዱዓ የተለያየ ዱዓ ይጨመራል ይደረጋል ማለት ነው። ችግር የለም። ወላኪን ቀስር ማድረጉ ጥሩ ነው ነው የሚሉት ዑለማዎች። አጠር አድርጎ ሱራቶችን ሰብሰብ አድርጎ አድርጎ ማለት ባጭሩ ማለት ነው። ወሰለላሁ ዐለ ነብይ ማለት መጨረሻ ላይ ሶላት ዐለ ነብይ ሶላት ዐለ ነብይ መዘጋት አለበት። ዱዓ ነው ዱዓ ስለሆነ በነብዩ وللبيهقي لبيهقي عن ابن عباس رضي الله تعالى عنه قال كان رسول الله صلى الله عليه وسلم ነብዩ ነበሩ ይላል እብነ አባስ ምን ምን ያደርጉ ነበር ዩዓልሙና ያስተምሩን ነበር ዱዓአን ዱዓ ያስተምሩን ነበር ነድዑ ቢህ ዱዓ የምናደርግበት ፊልቁኑት ሚን ሶላት ሱብሒ ሶላት ሱብሒ ላይ ቁኑት ስናደርግ የምንጠይቅበት ዱዓ ያስተምሩን ነበር ወፊ ሰነዲህ ضعف ወፊ ሰነዲህ ضعف وهو ضعيف በጣም ضعيف ضعيف ነው አብዱራህማን እብኑ ሁርሙዝ የሚባል ሰው ያለበት ضعيف ነው አብዱራህማን እብኑ ሁርሙዝ አባባ አብዱራህማን እብኑ ሁርሙዝ የሚባል ሰው የተቀላቀሉበታል። ይህ ሰውዬ መትሩክ አልሐዲስ ነው። ሐዲሱን ትተውታል። ضعيف ነው ብለዋል ሰውዬው። እሱ የተቀላቀለበት ሌላ ሰነድ የሚያጠናክረው ቢኖር ጥሩ ነበር፣ ግን የለም። ሰባት ነን። ውትር ላይ አለ ማለት ነው። ይሄ ሲል ውትር ነው። ቁኑተል ውትር ነው። ውትር ስንሰግድ ዱዓ እናደርጋለን። እናደርጋለን። ረመዳን ላይ ኸስ ያደርጉታል፣ ሌሎቹም ይተዋቸዋል። ማለት እስቲምራር መኖር የለበትም ምናምን ነገር በሚል ረመዳን ላይ ብቻ ያደርጋሉ። ሌላውን ውትር ላይ ይተውና ማለት ነው ዱዓ ማለት እና ቁኑት ቁኑት ውትር ላይ ነው ውትር ላይ ይደረጋል። ችግር የለም ችግር የለም ይደረጋል። وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم نبي عليه الصلاه والسلام اذا سجد احدكم አንዳችሁ ስጁድ ሲያደርግ አሉ ቁኑት ጨረሰ اذا سجد احدكم አንዳችሁ ስጁድ ሲያደርግ ፈላ የብሩክ እንዳይበርካሉ ከማ የብሩኩል በዒር የግመልን አይነት መብረክ እንዳይበርካሉ ወሊየባ ነው አይደል የሚባለው መብረክ ወላ ወሊየባ ያስቀምጥ የደይህ ሁለት እጁን መጀመሪያ ያስቀምጥ ቀብለ ሩክበተይ ከሁለቱ ጉልበቱ በፊት ከጉልበቱ በፊት ሁለት እጆችን መሬት ላይ ያስቀምጥና ከዛ ጉልበት ያስከትላል። እንደ ግመል አይብረክ። ግመል መጀመሪያ የሚያስቀምጠው የሚያበርከው በምኑ ምኑን ነው የሚያጥፈው መጀመሪያ እ ሐዲሱ መቅሉ ስለሆነ እነግራቸዋለሁ። መጀመሪያ ግመል ሲበርክ ከፊት ያለውን ነው አጠፍ አጠፍ ያደርግና ከኋላ ከዛ ይቀመጣል። እንደዛ ነው አይደል? እንደዛ አታድርጉ ነው ያሉት። ያ ማለት እጃችሁን አታስቀድሙ። ምኑን አስቀድሙ? ጉልበታችሁን እንዳታስቀድሙ። ምናችሁን አስቀድሙ ማለት ነው? እጃችሁን አስቀድሙ ማለት ነው። ይሄ ማለት ምን እንደሆነ ታውቃላችሁ? <laughs> የግመል ጉልበት ምኑ ላይ ነው ያለው? ጉልበቱ ምኑ ላይ ነው ያለው? እፊት እግሩ ላይ ነው አይደል? ጉልበቱ ያለው እፊት እግሩ ላይ ነው ጉልበት ያለው። ስለዚህ ምንድነው የምልህ እሱ ጉልበቱ ባለበት መጀመሪያ እንደሚወርድ እናንተም ጉልበታችሁ ባለበት አትውረዱ። አልገባችም እሺ ቆይ በቃ እሺ ምን መሰላችሁ እዛ ሰገደ አሐድኩም አንዳችሁ ስል ፈላ ይብሩክ እንዳይበርክ ከማ ይብሩክ ሁልበዒር ግመል እንደሚወርድ አይውረድ። ግመል እንደሚወርድ ግመል መጀመሪያ ሲበርክ መጀመሪያ የሚያጣጥፈው ምን ነው የፊት እግሩ ነው አይደል? በቃ የደይህ ማለት ነው። ሁለት የፊት እጆቹን ያጣቸዋል። እንደዚህ አትሆኑ። ስለዚህ ምን ማድረግ አለባችሁ? ወለይዷ ሩክበተይህ ቀብለ የደይህ ነው መሆን ያለበት። ሐዲሱ መቅሉብ ነው። ሐዲሱ መቅሉብ ነው። ተገልብጦ ነው ሐዲሱ እብኑ ልቀይም ሐዲሱ ቀልብ አለበት ይላሉ። ተገልብጧል። እንደ ግመል አይብረክ ከተባለ ግመል የሚበርከው መጀመሪያ ሲበርክ በምኑ ነው የሚበርከው? በፊት እግሩ ነው አይደል? በፊት እግሩ ነው። እናንተም በፊት እጃችሁ አትውረዱ እንደዚህ ምን ማለት ስለዚህ በጉልበታችሁ ቅድሚያ ውረዱ የሚለውን ነው። ምን እናደርጋለን? እንቀየርና ወልያض ሩክበተይህ ቀብለ የደይህ ነው መሆን ያለበት። ይሄ ከገባችሁ በኋላ ሌላ ነገራችኋለሁ። ገብታችኋል? አንዳችሁ ወደ ስጁድ ሲወርድ እንደ ግመል አይብረክ ግመል ሲበርክ መጀመሪያ ቀድሞ የሚያስቀምጠው ምኑን ነው? እጁን በቃ እጁን በሉ የደይ በሉ የፊት እግሩ ማለት ነው አይደል? እኛም የፊት እግራችንን ማስቀደም የለብንም። ምንን ማለት ነው? እጃችንን እንደሱ እጁ እንዳስቀደመ እጃችንን አናስቀድም። ስለዚህ ምንድነው ማድረግ ያለብን? እንደሱ አትሆኑ ከተባለ እሱ የፊት እግሩን መጀመሪያ የሚያስቀድም ከሆነ እኛ የፊት እግራችንን ማስቀደም የለብንም እጃችንን ማለት ነው። ስለዚህ ምንድነው መባል ያለበት ሐዲሱ መቅሉብ ነው። ሐዲሱ ተገልብጧል። ምንድነው መሆን ያለበት? ወሊየዳ ሩክበተይህ ሁለቱ ጉልበቱን መጀመሪያ ያስቀምጥ ሰውየው ቀብለ የደይህ ከእጆቹ በፊት ለምን እጁን ካስቀደመና ከግመል ጋር ተመሳሰል፣ ምንም ልዩነት የለውም። አልገባችም? ሐዲሱ መጥሉብ ያለውን መጀመሪያ ተቀበሉ። ገብታችኋል ያልኳችሁ? ያልኳችሁ ገብታችኋል? እሺ ወይም አንድ ያሉት ነገር አለ ወይም ደግሞ በዚህ ተቃራኒ ከሆነ ማለት ነው። ምን ብለዋል? ፈላ የብሩክ አሐዱኩም ከማ በዒር አንዳችሁ ወደ ስጁድ ሲወርድ እንደ ግመል አይብረክ። ያ ማለት ግመል በጉልበቱ እንደሚወርድ ሁሉ እናንተም በጉልበታችሁ አትውረዱ። በጉልበቱ ነው የሚወርደው። እጅ አትበሉት። መጀመሪያ ጉልበቱ ያለው ምን ላይ ነው? ከፊት ነው አይደል? ጉልበቱ ያለው እሱ በጉልበቱ እንደሚወርድ እናንተም በጉልበታችሁ አትውረዱ። ስለዚህ ወለባ የደይህ ቀብለ ሩክበቴ ሁለት እጁን መጀመሪያ ያስቀድም፣ ከዛ ጉልበት ነው። ይሄን ያስቀድም። ገብቷችኋል ያልኳችሁ። ከዛ ራጅሁን እናያለን። መጀመሪያ እዚህ ላይ ያለው ቀልብ አለበት ያለውን እብኑል ቀይም ያሉት ገብቷቸዋል አይደል? እብኑል ቀይም እንደ ግመል አይውረድ ብለዋል። ማለት ነብዩ ሲናገሩ የግመልን አወራደድ መውረድ የለበትም፣ እንደ ግመል መብረክ የለበትም። ግመል መጀመሪያ ሲበርክ ምኑን ነው የሚያስቀድመው? ምን ነው የሚያጣጥፈው? የፊት እግሩ፣ የፊት እጅ። ስለዚህ እናንተም በፊት እጃችሁ አትውረዱ ማለታቸው ነው ነብዩ አለይሂ ሰላቱ ወሰላም። ሐዲሱን ትገለብጡትና ወሊየዷ ሩክበተይህ ሁለት ጉልበቱን ያስቀምጥ ቀብለ የደይህ ከሁለት እጆቹ በፊት ስለዚህ በጉልበት ነው መጀመሪያ መውረድ አለብን። ሐዲሱ መቅሉብ ነው ባለው እነ ኢብኑል ቀይም ባስተካከሉት ማለት ነው። አላ ዋዲህ አድርገውታል። ይሄንን ወደፊትም የሚመጣ ሐዲስ ስላለ እነሱ ጋር ይረዳዳል፣ ይደጋገዛል። ወደፊትም ጉልበታችሁን አስቀድሞ የሚል አለ። ከዛ ጋር ለመሄድ ማለት ነው። ሌሎቹ ደግሞ አይ እንደዛ አይደለም አሉ። ወላ ይብሩክ ከማ ይብሩኩል በዒድ እንደ ግመል ግመል እንደሚበርክ አይብረክ ማለት ጉልበትና ጉልበትና ያመሳሰሉት አሉ። ምን ግመል በጉልበቱ መጀመሪያ ስለሚወርድ እናንተም በጉልበታችሁ መጀመሪያ አትውረዱ። ይሄን የከለከሉ። ስለዚህ ምን ይደረግ? ወለባ የደይህ እጅም ማስቀመጥ አለበት እንጂ የሚወርድ ሰው ቀብለ ሩክበተይ ከጉልበት በፊት ጉልበት በጉልበት በመውረድ በጉልበቱ ከወረደ ግመል ጋር ተመሳሰለ። ለምን ግመል መጀመሪያ ሲበርክ በጉልበቱ ነው የሚወርደው። ጉልበቱ ምኑ ላይ ነው ያለው? የግመል እፊት እግሩ ላይ ነው። የፍየሎች ምን ባለ አራት እግር እንሰቶች ጉልበታቸው እፊት እግራቸው ላይ ነው። ስለዚህ እናንተም ግመል ጉልበት ባለው እግሩ ቀድሞ እንደወረደ ሁሉ እናንተም በጉልበታችሁ አትውረዱ። ስለዚህ ምን ይደረግ? በእጃችሁ ውረዱ፣ ከዛ እግራችሁን አስከትሉ እያሉ ነው። ይህ ግልጽ የሆነ የተቀመጠው ሐዲስ ነው። የተቀመጠው እንደዚህ ነው። ወላኪን ራጅህ አድርገው ወይንም ደግሞ እነ ኢብኑል ቀይም ቀልብ አለበት ሐዲሱ። አንዳንድ ጊዜ ሙአሊፎች ላይ እንደዛ አይነት ነገር ይፈጠራል። ከራሱ ከኤግዛምፕሉ የምንይዘው ነብዩ ጉልበት ብለው አልተናገሩ። የግመል ጉልበት አላሉም። ስለዚህ ጉልበት የሚለውስ ሰውና ሐዲሱ መቅሉብ ነው። ምን ይደረግ? ግመል እንደሚወርድ አትውረድ። ያ ማለት ቀድማችሁ በእጃችሁ አትውረዱ። ለምን? ግመል መጀመሪያ ሲበርክ መጀመሪያ የሚያጣጥፈው የፊት እጁን ስለሆነ እናንተም በፊት እጃችሁ አትውረዱ። ስለዚህ በጉልበታችሁ ውረዱ። ምን እንለዋለን? ወለዳ ሩክበተይ ቀብለ የደይ ይህንን አስቀድመውታል እና ሰኝንም ምን ተቀበሉ። ጥሩ እንትን ነው። ጥሩ ጀምስ ያደረገ ሁለቱ ገብታችኋል አይደል? ይቻላል ይቻላል። ምንም ችግር የለም። አሁን እኮ አፍሉን ለመያዝ ነው እንጂ በእጁ መውረድ የሚችልም ይወርዳል፣ በጉልበቱ መውረድ የሚችል ይወርዳል። ችግር የለም። ወላችን አውለው የትኛውን ብናደርግ ነው? በጉልበት መጀመሪያ መውረድ። እንደውም ጉልበትን የሚከለክሉ ሰዎች አሉ። በጉልበት ስትወርድ እንትን ላይ ከሆነ ሊጮህ ይችላል። ከታች ልትፈውስ ይችላል የሚለው አለ። እሱን ተው ዋናው እሱን ተው። የራእይ ነው ያጋጣሚ ሆነ እንትን ላይ የሚሰግድ ከሆነ እንጨት ላይ የሚሰግድ ሆነ ነገር ላይ የሚሰግድ ከሆነ ዋናው ትልቁ ነገር መቀደም ያለበት ጉልበት ይቀደም፣ ከዛ መከተል አለበት። አዛ ሆል አፍሰል ወላኪን አንዳንድ ሰዎች ደካማ ሰዎች እጃቸውን አስቀድመው ወርዱ ትላልቅ ሽማግሌዎች ወይንም ደግሞ ሰውነታቸውን የሚከብዳቸው ሰዎች እጃቸውን አስቀድመው ከዛ ጉልበታቸውን ያስከተላሉ። በሁለቱም ሳቢቅ ስለሆነ ችግር የለም። ማለት ሐዲሱን ሁለቱንም እናሰራዋለን ማለት ነው። ወላኪን አውለው ይሄ ሙቀደም ጉልበት ነው መጀመሪያ ነው ወሄ አቅዋ ይህ ሐዲስ በጣም ጠንካራ ነው አخرجው ሰላተ ወህ አቅዋ ይህ ሐዲስ አቅዋ ነው ምን ሐዲስ ዋኢል ኢብኑ ሁጅር ከዋኢል ኢብኑ ሁጅር የተዘገባለ ረዲየላሁ ተዓላ ነው ረአይቱ ነብዩ ሰለላሁ ዐለይሂ ወሰለም ነብዩን አይቻለሁ ይላል ኢዛ ሰገደ ሱጁድ ሲያደርጉ ነብዩ ወዱአ ሩክበተይ ሁለቱ ጉልበታቸውን ቀድመው ያስቀምጡ ነበር ቀብለ የደይ ከሁለት እጆቻቸው በፊት ያንኛው ሐዲስ ራሱ መቅሉብ ነው ያንኛው ሐዲስ ሌላኛው ሐዲስ ራሱ መጥሉብ ነው የሚለው በጣም መቅቡል ይሆናል። መጥሉብ ነው የሚለው ወለضع ركبتيه ቀብለ የደይህ ብለን የምናገናኘው እዚህ ጋር ይሄዳል። ፈኢነ ሊልአወል ለመጀመሪያው ሐዲስ ሻሂደን ብዙ ምስክሮች አሉት፣ ብዙ ሐዲሶች አሉት የሚያጠናክሩት። የመጀመሪያው እጁን ያስቀድም ከጉልበቱ የሚለው ማለት ሻሂድ አለ። ምን ሐዲስ ኢብኑ ዑመር ረዲየላሁ ተዓላ ዐን ከእብነ ዑመር ከአብደላህ እብነ ዑመር ነብዩ ስጁድ ሲያደርጉ እጃችሁን አስቀድሙ ብለዋል ከጉልበት በፊት የሚል ማለት ነው። صحاب ابن خزيمة ابن خزيمة ዘግቦታል ወዘከረሁ البخاري ሙዓለቀን መውቁፈን ሐዲሱን መውቁፍና ሙዓለቅ አድርጎ ቡኻሪም ዘግቦታል ሳይሆን ሐዲሱ ሙዓለቅ ነው መውቁፍ ነው መውቁፍ ምክር ነው ማለት ነው እና አብደላህ ብን ዑመር ግልጽ ነው አልገባችሁ ማንኛው ይቀደማል ያልኳችሁ እሱ ነው ራጃ አድርጋችሁ ያናደረጉት እነ ኢብኑ ቀይም ናቸው ይሄን ያደረጉት ወላኪን ኢማል አልሐዲሰይን ሁለቱን እናሰራዋለን እዚህ እናስቀድማለን ጉልበትን እናስቀድማለን ሁሉም እንደተነፈሰ ሁለቱም ሐዲስ ስላለ ሰላፍም ወይንም ደግሞ ይሄንኛው ይሄንኛው ምንም የሚባል ነገር የለም ሰላፍም ያስነሳም ማለት እና ጉልበት ማስቀደም የሚለውን ነው አውላ የሚያደርጉት አታራሱ ከላይኛው ሶስቱ ከዘገቡት ላይ ስናወጣ ማለት ነው وعن ابن عمر رضي الله تعالى عنهما أن رسول الله صلى الله عليه وسلم نبي عليه الصلاة والسلام كان ነበሩ ኢዛ ቃዓደ ሊተሸሁድ ነብዩ ለተሸሁድ ሲቀመጡ ወضع የደሁ ሊስራ ግራ እጃቸውን ያስቀምጡ ነበር አላ ሩክበቲ ሊስራ በግራ ጉልበታቸው ላይ ወልዩምና ቀኝ እጃቸውን ደግሞ አለልዩምና በቀኝ ጭናቸው ላይ ያስቀምጣሉ ወአቀደ ያስሩ ነበር ሰላተ ወኸምሲን እንደ ሰላሳ እንደ ሀምሳ ሶስት ማለት ነው ወአሻረ ቢእስቢዒህ ሰባባ በሰባባ ጣታቸው ደግሞ ያሳይ ነበር። አዱ አላ ኢላሀ ኢለላህ ሲሉ ማለት ነው። ግን ተቆምባን ነው እንደ ሀምሳ ሶስት ማለት ይሄ ነው። አንድ ሁለት ሶስት ያደርጉና አራት እነዚህ ቁጥር አሉ እስከ ዘጠኝ ድረስ አምስት ከዛ ስድስት እንደዚህ እያደረጉ ማለት ነው። ይሄን እንደዚህ አደርጉና አንድ ሁለት ሶስት አራት አምስት አስር አስር አስር አስር አስር ሀምሳ ማለት ነው። ሀምሳ አንድ ሀምሳ ሁለት ሀምሳ ሶስት እንደዚህ አድርገው 53 ማለት ይሄ ስንት ሸጠዋል? 53 ካለ እንደዚህ ይል ነበር። አረቦች ይጠቀሙት ነበር። 53 54 ስለዋል 55 ስለዋል ይሄን ታችን 56 ስለዋል ልክ ማለት እንደዚህ አይነት አቆጣጠር ነበራቸው በእጃቸው። ስለዚህ አንድ ይህንም ተደርጓል። ተህሊቅ እንደዚህም አድርገዋል። እንደዚህም ተደርጓል። ሁሉም ታሪክ ነው ጣታቸውን ከመጀመሪያ ጀምሮ ያ እንትን ይሉት ነበር። እነ ኢማም ማሊክ ከመጀመሪያ ጀምሮ እንደዚህ ያደርጉ ነበር። እንደውም ተህሪክ ሌሎች ደግሞ አይ ቢላ ተህሪክን አይቻልም የሚል ዘገባ ስላለ አያንቀሳቅሰውም። አንድ ጊዜ ብቻ ያደርገዋል፣ ቀጥ ያደርገዋል። ኢሻራ ምን ላይ ሲደርስ ላኢላሃ ኢለላህ ላይ ሲደርስ ይሆናል። ሻፊዒና ወህኒ እዚህ ላይ ሲደርስ እነ አልባኒ ይንቀሳቀስ ነው ለምን ይስጣት ለሄ አሸዱ አለ ሸይጣኒ ሚነል ሐዲስ ከብረት የበለጠ ሰይጣንን ታሳምመዋለች ብለዋል። የሰይጣንን አናት ተበጠብጣለች። እንደዛ ከሆነ አሸድ እንድትሆን ሞር ከተፈለገ ደግሞ ማንቀሳቀስ በጣም መደብደብ ነው ማለት ነው። እንደዛ አድርገዋል። ወላኪን ተሕሪክ የለም የሚለውንም አለ ተሕሪክ አለም የሚለው አለ ለሁ ደሊል ወአሻረ ነብዩ ያመላክቱ ነበር ቢእስዒህ ሰባባ በሰባባ ጣታቸው ሲባሐም ትባላለች ሰባባም ትባላለች ሽብሃ ተስቢህ ስለሚደረግባት ላኢላሃ ኢለላህ ስለሚባልባት ተስቢህ ስለሚደረግባት ሰባባ የተባላችሁ ደግሞ ተሳዳቢ ጣት ማለት ነው። ማንኛውም የምትጠቁመው እሷ ናት። በአረቦች ማለት ነው። በሀበሾች እንደዚህ ያለ ወሰጡኛ የሀበሾች ሰባባ ይችላል። የአረቦች ሰባባ ደግሞ ይችላል። وأشار بإصبعه السبابة رواه مسلم ሙስሊም ዘግቦታል ሐዲስ እዚህ ላይ የሚያመጡት ነገር አለ። እንደ 53 ከተባለ ይሄ ነው። መጀመሪያ አታህያቱ ሲቀሩ እንደዚህ ነው የሚያስቀምጡት። ስለዚህ ወአሻራ አዲስ ወአሻራ ከመጣ አሻራ መጀመሪያ እንደዚህ ከተቀመጠ አሻራ ማለት መንቀሳቀስ አለበት ብሎ ይተረጉማሉ። በጣም ይሄድል ብዙ ያገኙት ነገር አለ ከኋላ ወደ ተህሪኩ የሚገፋፉ ብዙ ሐዲሶች አሉ። አይ ተህሪኩ የለም በቃ ዝም ብሎ ነው የሚደረገው። ያው ኢሻራ ብቻ ቀጥ እናደርጋታለን። መጀመሪያ እናስተኛትና ኋላ ቀጥ ትደረጋለች ይላል። ይሄንን የሚያስዳል ችግር የለም። ሲቀመጥ እንደዚህ ሆኖ ይቀመጣል። ቀጥ እናደርግ እንችላለን። ተህሪክ ያለን ኺላፍ አናመጣበትም። ቢላ ተህሪክ የሚያደርግ ለምን ተህሪክ አታደርግም አይባልም። ማለት የሐዲሱ ብዥታ ጁምላውን ስንመለከተው ያስይዛል። ولكن عدم التحريف رواه مسلم وفي رواية له لراسه በዚሁ ለሙስሊም ወቀበዶ አሳቢዐሁ ጣታቸውን ኩላሃ ሁሉንም ጨበጠ የሚላለ ወአሻረ ቢለቲ ከሌል ኢብሃም ከአውራ ጣት ቀጥላ ባለችው ግን አመላክተዋል ይላል። ያው ነው ኩላሃ ብሎ exceptional ያወጣል። ይቺ ስትቀር ነው መጀመሪያ እንደዚህ እኮ እንደዚህ እኮ ተቀምጦ እና አቡ ሐኒፋ ይሄንን ያስቀደም ተሸሁድ ላይ ማለት ነው። ተሸሁድ ላይ እንደዚህ ይቀመጥና ሰውየው ኋላ ላይ ሲደርስ إلا الله የሚለው ላይ ሲደርስ ላኢላሃ ኢላላህ ሲል እንደዚህ ማንሳት አለበት። إشارة ኋላ ነው ከኢባሃም ቀጥላ የምትባለው ይቺ ናት። መጀመሪያ ኩላ ሁሉናቸውን ጣቶቻቸውን አጠፉ አስቀመጡና ኋላ ላይ እንደዛ አወጡ ይላል። ኋላ ላይ መጀመሪያ አሶሕና በጣም ትክክለኛው የትኛው ነው? እንደዛ አድርጎ የሚቀመጠው ሀምሳ ስክል ይሆን ሲጠመቅ ይሄንን ሲጠመቅ ወቀበበ አሳቢዐሁ ኩላሃ ሁሉንም ጨበጡ ማለት እንዳለ ማለት አይደለም። በላይኛው ላይ ስለተነገረን ሰባባዋ ስትቀር ሌሎችን ጨበጡ ማለት ነው እንጂ ኩላሃ ማለት እንደዛ አድርጎ ተቀመጠ ማለት አይደለም ብለዋል። ይሄ ደግሞ አውላ ነው። በላይኛው ይፈሰራል። ምክንያቱም ይሄ በላይኛው ይፈሰራል። ኩላ ሁሉንም ጣታቸውን ለምን ተባለ ከተባለ አክሰሩን አጥፈውታል። አራቱ ታጥፏል። ይሄን አይተው ሊሆን ይችላል። እኛ በኤክሰፕሽናል ይወጣል። በላይኛው ሐዲስ ይፈሰራል። አልሐዲስ ይፈስሩ بعضه بعضا والقرآن يفسر بالقرآن والقرآن يفسر بالحديث والحديث يفسر بالقرآن والحديث أيضا يفسر بالحديث الحديث يفسر بالحديث وعن عبد الله بن مسعود رضي الله تعالى عنه قال ገብታችኋል? ግልጽ ነው። ኢላላህ ሲባል ነው የት አካባቢ ነው የምትነሳው? እነ ማሊክ ከመጀመሪያ ጀምሮ እነ ሻፊዒ እና አቡ ሐኒፋ ደግሞ ኢላላህ ሻሃዱ አላ ኢላሀ ኢለላህ ሲባል ነው የምትነሳው። ሌሎች ደግሞ እንደው የሚያስለው ነብዩ ዱዓ ሲያደርጉ አይቻለሁ ነው የሚለው እንጂ ኢላላህ ሲባል አይደለም። ኢላላህ ማለት ዱዓ ማለት አይደለም። የድዑ ቢሃ ነው ያለው ራሱ እንትን ይሄ እብነ ሁጅ የሚባለው ሰውዬ ማለት ነው። ዋኢል እብነ ሁጅር የሚባለው ሰውዬ ዱዓ ሲያደርጉ አይታቸዋለሁ ነው የሚለው። ዱዓ ማድረግ ከሆነ ኢላላህ ማለት ተውሂድ ነው እንጂ ዱዓ አይደለም። ኢስባት ነው። ከአላህ ውጭ በትክክል የሚመለክ ጌታ የለም ነው የሚለው። ኢስባት ነው፣ ዱዓ አይደለም። ዱዓ ከሆነ ከመጀመሪያ ጀምሮ እስከ መጨረሻ ሊሆን ይችላል። ወይም ደግሞ አሻዱ አላ ኢላሀ ኢለላህ ካለ በኋላ በመጨረሻው ተሽሁድ ላይ ሊሆን ይችላል። ስለዚህ ከመጀመሪያ ጀምሮ እስከ መጨረሻ ድረስ እንደዚህ አድርጎ ያስቀምጣል። ኢላላህ ሲባል ብቻ አይደለም ይወ ኢላላህ ሲል የሚል ወይንም ላኢላሀ ኢለላህ አሻሃዱ አላ ኢላሀ ኢለላህ ሲል ይሄንን ያነሱ ነበር የሚል ነፍስ የለም ነው የሚሉት። ነፍስ የለም ኢላላህ የሚለው ላይ ብቻ ኢሻራ ያደርጋሉ የሚል የለም ነፍስ ነው የሚሉት። ከመጀመሪያ ጀምሮ ቢያስቀምጥም ላኢላሀ ኢለላህ ላይ ሲደርስ ቢያስቀምጥም ሊያነሳትም ይችላል ችግር የለም። وعن عبد الله بن مسعود رضي الله تعالى عنه قال التفت الينا رسول الله صلى الله عليه وسلم فقال نبي عليه الصلاه والسلام عند ቀን ወደኛ ዘወር አሉና فقال እንዲህ አሉ اذا صلى احدكم አንዳችሁ ሲሰግድ فليقول እንዲህ ይላል ሲሰግድ ይህን ይላል التحيات لله والصلوات والطيبات السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وأشهد أن محمدا عبده ورسوله ከሚለው እዚህ ነገባል ኢላ ሰለ አሐዱኩም አንዳችሁ ሲሰግድ ሰለቁል ይላል ተሽሁድ አልአወል ተቀምጦ ምን ተሽሁድ ታኒ አታህያቱ ሊላህ ኢክራሙ ወተዕዚሙ አክብሮት ልቅና ሁሉ በየአይነቱ በአካል የሚገለጽ በአረፍተ ነገር የሚገለጽ በድርጊትም በምን የሚገለጽ ተህያ አቦማ ክብር ግርማ ሞገስ ማንኛውም ሊላ ለአላህ የተገባ ነው መምልኩ ሊላ ሙስተሒቁ ሊላ ለአላህ የተገባና የሱ ነው ወሰለዋቱ አምስት ወቅት ሶላትም ወይም ዱዓዎችም ወጠይባት መልካም ስራ መልካም ተግባራት እነዛ ሁሉ ለአላህ ናቸው ማለት ነው። ወሰለዋቱ ሊላህ ወጠይባቱ ሊላህ እንደማለት ነው። አላህ ጋር ነው የምትመልሱት ሁሉ አተህያቱ ሊላህ ክብር ልቅና ለአላህ የተገባ ነው። ወሰለዋቱ አምስት ወቅት ሶላት የሚሰገዱት ወይንም ዱዓ ሁሉ ለማን የተገባ ነው? ለሱ ነው የሚሰጠው። ወጠይባቱ መልካም ስራም ከሱ ነው ለሱ ነው። እነላህ ጠይቡን ላ እላ ጠይበ አላህ ጠይብ ነው፣ ጠይብን እንጂ አይቀበልም። እኛም ስንሰራ ጠይብ ለሱ ነው፣ ከሱም የሚመጣ ሁሉ ጠይብ ነው። ጠይብ ስለዚህ والطيبات لله ነው ማለት ነው። ከ لله ጋር ነው የምታያይ። ተግባባል። السلام عليك السلام عليك የአላህ ሰላም ይረጋገጥ በአንተ ላይ ይረጋገጥ። أيها النبي አንተ ነብይ ሆይ second person አድርገን ሁልጊዜ እናናገራቸዋለን ነብዩን አለይሂ ሰላቱ ወሰላም ተአቡድ ስለሆነ ነው። ነብዩ ከሞቱ በኋላ السلام على النبي እንል ነበር የሚል ዘገባ አለ። ولكن መጀመሪያ ሲሉ የነበረው ነብዩ ስላሉ ሳይሆን ስለሚባሉ ነው። ስለዚህ مخاطب እንዳለ መቀጠል አለበት ነው እስከመጨረሻው። አሁን የካሉ ሰከንድ ፐርሰንት እናደርጋቸዋለን አይባልም። السلام عليك በአንተ ላይ ሰላም ይረጋገጥ አዩሃን ነብይ፣ አንተ ነብይ ሆይ ነብይ ከፍ ያለ ማለት ነው። ነብይ من ሪፍዓ ከሆነ بمعنى المرفوع ከፍ የተደረገ ማለት ነው። ወይንም ደግሞ አልመርፉዕ መንተቢያ ተቢዓ እሱን የተከተለው ከፍ የተደረገ ማለት ነው። ምን ሪፍዓ ከተያዘ ምን ነብዋ ከሚለው ቃል ከተያዘ ምን ነበኢ ከተያዘ ደግሞ እውነት የሚነገራቸው መንቡ ነቢይ ነቢይ ማለት ፈዒል ቢመዕነል ፋዒል ይሆናል። እውነት የሚናገሩ ወይም እውነት የሚነገራቸው ቢመዕነል መንቡዕ ሲሆን አሰላሙ አለይከ አዩሃ ነቢይ ወራህመቱላህ የአላህ ራህማ ወበረካቱ የጌታችን ረድኤትም በእርስዎ ላይ ይረጋገጥ ለነቢዩ ዱዓ አደረገ። አሰላሙ አለይና የአላህ ሰላም የአላህ ጥበቃና የአላህ ሰላም አለይና በሁላችንም ላይ ይረጋገጥ። በሁላችንም ላይ ለራስም ዱዓ ማድረግ ነው። ወአላ ዒባድላሂ ሷሊሒን በአላህ ባሮች በሷሊሖች ላይ ሁሉ ይግባ። ሷሊሕ ያለው ራሱ ዒባድላህ ስንል ማንኛውም ይገባ ነበር። አልሙሽሪክ ወልካፊር ወላኪን ሷሊሒን ይኽርጁ ገይረ አልሙስሊሚን አልሙእሚኒን አውጣቸው ሸይጣን ይጠላል። መጀመሪያ እንትን ነበር የሚል አሰላሙ አለላህ አሰላሙ አላ ጅብራኤል አሰላሙ አላ ሚካኤል አሰላሙ አላ ፉላን አላ ፉላን አላ ፉላን ነበር የሚል ሰሃቢዮች አይ እንደዛ ከምትሉ ተው አሰላሙ አለላህ አትበሉ ለምን لأن الله هو السلام አላህ ራሱ ሰላም ስለሆነ ለሱ ሰላም አይጠየቅለትም አሰላሙ አለላህ ለአላህ ሰላም ይገባውማ ካላችሁ ሰላም እየለመናችሁለት ነው ሰላም ከማን ነው የሚለመነው እንደዛም ከሆነ ሰላም የሚለመንለት ከሆነ ጉድለት ይጠገዋል ማለት ነው። አላህ ራሱ ሰላም ሰላምን ከሱ ነው እንጂ የሚለመነው ለሱ ሰላም አይደረግም። ሰላም ይገባው ወይንም ደግሞ ሰላም ይድረሰው ምናምን ነገር ከሌላ ዱዓ አይደረግለትም እና አላ አላ ጅብሪል አላ ሚካኤል አላ ኢብራሂም አላ እያሉ ከመቁጠር ይልቅ ወአላ ኢባድላህ አሳሊሒን ይሄ ሁሉንም ይጠቀልልላቸዋል ብለዋል ነብዩ አለይሂ ሰላቱ ወሰላም። አሸሃዱ መሰክራለሁ አላ ኢላሃ በትክክል የሚመለክ የለም ብዬ ኢላላህ ከአላህ ውጭ በትክክል የሚመለክ የለም ብዬ የሚመለክ ግን ሞልቷል። በትክክል አምልኮ የሚገባው እሱ ብቻ ነው። ወአሽሃዱ መሰክራለሁ አነ ሙሐመደን ሙሐመድ አለይሂ ሰላቱ ወሰላም አበዱ የአላህ ባሪያ ናቸው፣ ወረሱሉ መላክተኛውም ናቸው። የአላህ ባሪያም ናቸው። ወደ ኡሉህያ ወደ ሩብያነት ወደ አምላክነት ባህሪ እንዳናወጣቸው ባሪያ ናቸው። ወረሱሉ መላእክተኛ ናቸው። እንደ ተራ ሰው ማየት የለብንም። አላህና እኛ መካከል ከሰው ልጅ ከፍ ያሉ ናቸው፣ ከአምላክነት ዝቅ ያሉ ናቸው፣ መካከል ላይ ታላቅ ደረጃ ያላቸው ነቢያችን አለይሂ ሰላቱ ወሰላም። ይሄ እንትን ነው በይነ በይነ አልጉሉብ ወልጀፋ እዚህ መካከል ላይ ነው። ወሰጥያ ሁኑ የምንለው ማሹት የአምላክ ልጅ የሚያደርጉ አሉ፣ እንደዛም አይደረግም። ኢሳን የዝሙት ልጅ ያደረጉ አሉ። ነብዩን ነብዩን አለይሂ ሰላቱ ወሰላም ውሸታም ያሏቸው አሉ። አአ አናመልካቸውም ባሪያ ናቸው። እንደ ሰራሰው አንቆጥራቸውም ረሱል ናቸው ነብዩ አለይሂ ሰላም ثم ከዛም በኋላ ليتخير يمرق አሉ ነብዩ عليه الصلاه والسلام من الدعاء كدعاء يفلقون ያድርግ اعجبه ኢለይ ለሱ ደስ ያለውን ያድርግ ፈየድዑ ዱዓ ያድርግ ሐዲስ ሙተፈቅ አለይህ ነው ወለፍዙ ልልቡኻሪ ለፍዙ የቡኻሪ يتلاقي حديث قال تحيان ሐዲስ አለ ተህያን በተመለከተ ማለት ነው ይሄን ይሄን ሐዲስ በላይ ዘግበውታል ነው ከሐሰን ብን ትንበላ ያለው በጣም አሶህ ሳቢት የሆነ የአብደላህ ብን መስዑድ ተህያ ነው። ሌላም ቦታ ሲናገር ነብዩ አለይሂ ሰላቱ ወሰለም ከፍ ይለይነ ከፈይ መዳፌ በመዳፋቸው መካከል ሆነው ነብዩ አስተምረውኛል ይላል አብደላህ ብን መስዑድ። የአብደላህ ብን አባስ አለ ምን የሚል አታህያቱ አልሙባረካቱ አሰለዋቱ አጠይባቱ ሌላህ የሚል መጨረሻ ነው። እንደዚህ አይነት አለ አይደል ሁለቱንም መጠቀም እንችላለን፣ ችግር የለም። ሁለቱንም መጠቀም እንችላለን። አውላ አፍህ አርጅህ አብሃር ከሆነ ግን ይሄንኛው የአብደላ ብን መስዑድ ነው የሚሉት። ምክንያቱም በሙተፈቅ አለይና ለተለያዩ እንትኖችን የተዘገበ አዳው ቢላሂ ተውፊቅ። አሰላሙ አለይኩም ወረህመቱላሂ ወበረካቱ